قل إن الشرك الأصغر الشرك الأصغر ينقص التوحيد ويخل به الشرك الأصغر الشرك الأصغر يمي بالو ينقص التوحيد توحيد يقدل ويخل به توحيد دقمو ክፍተት እንዲያመጣ ያደርጋል ويخل به مالك በተውሂድ ላይ ክፍተት ያመጣል ነው وهناك أشياء እዚህ ላይ ነገራቶች አሉ ሚን الشرك الأصغر ከምን የሚመደቡ ከሽርክ الأصغر የሚመደቡ ማለት ሚን الشرك الأصغر ከሽርክ الأصغر የሚመደቡ አሉ حذرنا منها الله ورسوله حذرنا ያስጠነቀቁን የሆኑ ሚንሃ ከሷ አላህ አላህ ስብሓነ ወተዓላ ያስጠነቀቀ ወረሱሉሁ መልእክተኛውም ሲያነተን ልልዓቂዳ ከዚህ ያስጠነቀቁን ለምንድን ነው አቂዳን ከመጠበቅ አንጻር ሲያነተን ልልዓቂዳ ወሒማየተን ሊተውሒድ ለተውሒድም ለመከላከል ሲባል ሊአነሃ ቱንቅሱ ተውሒድ ምክንያቱም ተውሒድን ያጓድላል ወሩበማ አንዳንድ ጊዜ ተጁሩ ኢለ ሽርክ ልአክበር ወደ ሽርክ ልአክበር ደግሞ ምን ይላል ይጎትታል ይላል ቃል አላሁ ተዓላ ይህንን በማስመልከት አላህ ስብሓንሁ ወተዓላ በተከበረው ቃሉ ይላል فلا تجعلوا ሊላህ أندادا وأنتم تعلمون فلا تجعلوا لله لله تدربوا أندادا بل أندان وأنتم تعلمون أن أنت ቃለ ኢብኑ ዐባስ ኢብን ዐባስ ብሎ ይላል ፊል አያ ይህንን የቁርአን አንቀጽ በተመለከተ አላንዳት ባላንጣ ማለት ይላል ሁወ ሽርኩ እሱ ምንድነው ሽርክ ነው ሽርክ ደግሞ እዚህ ጋር ልብ በሉ ባረከላሁ ፊኩም ሽርክ ደግሞ ማለት አህፋ ምን ያለ ነው የተደበቀ ነው አኽፋ የተደበቀ ነው። ሚን ደቢቢ ነምሊ ከጉንዳን ደቢብ ደቢብ ማለት ኮቴ ማለት ነው። أخفى የተደበቀ ነው። من دبيب النمل ከጉንዳን ምን ኮቴ ጉንዳን ነው የሚባል ከጉንዳን ኮቴ ኮቴ ማለት ምኗ አካሄዷ ማለት ነው። ስትጓዝ ካላት ድምፅ ነው። على صفاة سوداء በምን አይነት በጥቁር አለት ላይ ይላል ፊ ظلمة الليل በሌሊት ጨለማ ላይ ነው። ተመልከቱ የሽርክ ከባድነትና ድብቅነትን ነው እንኳን አይደለም የጉንዳን ኮቴ ወይም አካሄድ አይደለም የሰውም ከባድ ነው ልብ ካልተባለ። እዚህ ጋር የተባለው ደግሞ ከምንድን የጉንዳን ኮቴ አካሄድ ነው። ሽርክ እንደዚህ ድብቅ ነው። ምን ሽርክ ሽርክ ትላላችሁ የሚሉ አሉ። ሽርክ እንደገባቸው ራሳቸውን የሚስሉ ሽርክ እነዚህ ረቂቅ የሆነ ነገር ነው። አላ ሰፋቲን ሰውዳ በጥቁር አለት ላይ ጥቁር አለት ደግሞ ሲባል ተመልከቱ፣ ጉንዳኗ ጥቁር አለቱ ጥቁር ከዛ ፊ ሉልመቲ ለይል በሌሊት ምን ውስጥ ጨለማ ጨለማ ጨለማ ሶስት ጨለማ ነገር ማለት ነው። ጉንዳኒቷ ኮቲዋና በጥቁር አለት ላይ ከዛ ደግሞ በሌሊት ጨለማ ይህ እነዚህ ሲፋዎች የሽርክን ጽልመት ወይም ደግሞ በጣም ጨለማነትና ረቂቅ መሆኑን የሚያሳይ ነው። ወሆሱ ሽርክ ብሎ ከሚባሉት ውስጥ አንተ ቁለ ማለት ነው ወላሂ ወሐያቲከ ያ ፉላን ወሐያቲ ብሎ መማል ወላሂ በአላህ ይሁንብኝ ወሐያቲክ በአንተም ሐያት ይባላል ያ ፉላን እገሌ ሆይ ወሐያቲ በአንተም ሀያት እየተባለ የሚማለው ያማማል ሁኔታ ነው። መሐላ ነው። እኛ ሀገር እኔ ልሙት አንተ እናቴ ትሙት የሚባለው አይነት መሰል ነው። እኔ ልሙት ይባላል። ያው በራስ ሀያት ማለት ነው። ወተቁሉ አንዳንዱ ደግሞ ብሎ ይላል ለውላ ኩለይበቱን ውሻይቷ ባትኖር ኖሮ ሀዛ ይህ ለአታነ ሉሱስ ሌባው በመጣን ዘንድ በመጣን ነበር ይላል። አሁን እንግዲህ የነሱን ጠባቂ ውሻ የሚያደርጉ አሉ። አላርም ጠባቂ የሚያደርጉ አሉ። ግልጽ ነው። እኛ እኮ አላርሙ በመኖሩ እኮ ነው ከሌባ የተረፍ ነው የሚል ያው ሀብታም ቤት አላርማን ይገጠማል። ዘበኛው ባይኖር እየተባለ እንግዲህ በድሮ ሁኔታ ላይ ደግሞ ውሻ ነበረ ለአደንም ይሁን ሰብል እንዲጠብቅም የተለያየ እና ለውላ ኩለይበቱን ምን ባትኖር ውሻይቷ ባትኖር ኖሮ ኩለይባ የከልብ ተስጊር ከልብ ምንድን ነው? ውሻ ነው። ኩለይባ ውሻይቱ ስትቆላመጥ ነው። ያው በማሳነስም ሊሆን ይችላል፣ በማክበድም ሊሆን ይችላል። ብዙ ጊዜ ተስጊር የሚባል አባባል አለ። ከልብ ኩለይባ ይባላል። እጽ ነው እና ለአታነ ሉሱስ ሌባ በመጣን ነበር። ያው ሌባ ስለሚጠበቅ ወለውለል በጡ ዳንኪዬይቷ ባትኖር ወለውለል በጥ በጥ ማለት ዳንኪዬ ማለት ፊዳሪ በቤት ውስጥ ላታን ሌላው ደግሞ እንዲህ ይላል ሌባ መመጣ ነበር ዳክዬ ምን ትሰራለች የሚባል ነገር አለ አሁን እንግዲህ ዘመናዊ በሆነ መልኩ alarm ነው አይደል እሷ ደግሞ ዳክዬ ደግሞ ስሯ ልክ እንደ alarm መጮ ነው ግልጽ ነው ትጮዋለች ወይም ምልክት ትሰጣለች ለማ ለአሳዳሪዎቿ ማለት ነው። وقول الرجل እና ይሄ ሁሉ እንትና ባይኖር ኖሮ ለምዶብን አፋችን ውስጥ ይው የሚንሸራተት ብዙ ነገሮች ነው ያሉት አይደል? አንተን ወላሂ እሷ እኮ ባትኖር ኖሮ ትያለሽ። አንተም ደግሞ ምን ትላለህ? እሱ ባይኖር ኖሮ እያልክ የምታወራው ነገር ማለት ነው። እና ይሄ ሁላ የምንቀባበለው ቃል ከባድ ነው፣ ሽርክ ነው። ወቀውሉ ረጁል የአንድ ሰው ንግግር ሊሳሒቢሂ ለማ ለጓደኛው ማሻ አላህ ወሺት አላህና አንተ ካልክ ይላል አላህና አንተ ካልክ አንተ ወቀውሉ ረጁል የአንድ ሰው ንግግር ለውላ አላህ ወፉላን እገሌ አላህና እኮ እገሌ ባይኖሩ ኖሮ አልቆልኝ ነበር ይላል። እገሌንም ጠቅሷል፣ አላህንም ጠቅሷል። ግን የጠቀሰው በዋው ነው። እዚህ ናቸው አይደለ? ባረከላህ። ትንሽ ድምጻችሁን አጥፉ እሺ። ዛሬ ትንሽ እኔም ድምፅ አልፈልግም። አላህና አገሌ ባይኖር ኖር ሁለቱንም ነው የጠቀስነው። የጠቀስነው ደግሞ በምንድን ነው? በ واو واو ማለት እና ማለት ነው አይደል? አላህና እንዴት እገሌ በ واو ይጠቀሳል? ላ ተጅዐል ፊሃ ፉላንን እገሌን አታድርግ። ሀዛ ኩሉሁ ይህ ሁላ به شرك ማለት ካለብን እንደው لولا الله ثم البط ዳንኪዬም ከፈለግ ወይም ለውለላህ ለውለላህ ثم ከልቡ ወይም ሰው ከፈለግ ደግሞ ለውላ ለውላ الرجل ثم አይደል ከዚያም ለምን ተርቲብ ማስቀመጣት ثم ነው ወማ ተሻኡነ ኢላ አየሻ አላህ ተርቲቡን ማምጣት መቻል አለብን እንጂ እኩል በዋው ማድረግ የለብንም። ዋው እንግዲህ አንድ ላይ መጣመራቸውን ስለሚያሳይ ማለት ነው። ረዋሁ ኢብኑ አቢ ሐቲም አቢ ሐቲም ዘግቦታል ይላል። ፈቀድ በየነ ኢብኑ ዐባስ አብደላህ ኢብኑ ዐባስ ገልጿል አብራርቶን እነ هذه الاشياء እነዚህ ነገራቶች من الشرك ከየት ነው የሚመደቡት? ከሽርክ ወልሙራዱ ቢሂ እዚህ ላይ የተፈለገው አሽርኩል አስገር ሽርከል አስገር ነው። ይሄ አሁን ያልነውላ ሽርከል አስገር ነው። ግን አስገር ስንል ሽርከል አስገር ማለት አክበር ሚን ከባኢር አይደል? ትልልቅ ከሚባሉ ወንጀሎች እኮ ይከብዳል አይደል? ከትልልቅ ወንጀሎች ይከብዳል። ሽርከል አክበር ደረጃ ላይ አይደርስም ነው እንጂ የተባለው ራሱ ምንድነው ከባድና የጸና የሆነ ወንጀል ነው። فقد بين ابن عباس أن هذه الأشياء من الشرك والمراد به الشرك الأصغر والآية عامة እቺ የቁርአን አንቀጽ ጥቅል ነች ተሽሙሉ الشرك الأكبر والشرك الأصغر አክበርንም አስገርንም ታካትታለች فابن عباس عبد الله بن عباس نبه بهذه الأشياء በእነዚህ ነገራቶች እንግዲህ አንቅቶናል ቢልአድና የትኛው ዝቅተኛ በሚባለው وهو እሱ الشرك الأصغر شرك الأصغر ነው على الأعلى በምን ላይ وهو الشرك الأصغر شرك الأصغر على الأعلى ለትልቅ በመጣው የቁርአን አንቀጽ ነው ያነቃን ነባህ بهذه الأشياء بالأدنى والشرك الأصغر على الأعلى وهو الشرك الشرك الأكبر ለሽርክ አክበር አሁን ይሄ ምሳሌው ላይ ትልቁ ለሽርክ አክበርም የሚሆን ነው አይደል የቁርአን አንቀጹ ራሱ የመጣው ፈላ ተጀዐሉ ሊላሂ አንዳደን ወአንቱ ተዕለሙን የሚለው በምን ላይ ነው ሽርክ አክበር ላይ ነው አይደል ያው ሽርክ ሽርክ ነው አይደል እንዴ? ሽርክ ሽርክ ነው። ለሁለቱም የመጣው ቁርአናዊና ሐዲሳዊ መረጃዎች ይሆናሉ። ግልጽ ነው። እኛ ሰውየው ከሰራው አንጻር አቂባው ወዴት ይነደዋል ከሚል አንጻር ነው እንጂ ሁለቱም ሽርክ ናቸው። ወሊአነ ሀዚህ አልአልፋዝ ምክንያቱም እነዚህ ቃላቶች ተጅሪ አላ አልሲነቲል ከሲር በአብዛኛው ሰዎች ላይ ምን የምትለች የምትንሿለል የሆነች ነች። ተጅሪ የምትፈስ ነች። الألسنة كثير من الناس كسوج إما جهلا وإما على ما وقنوا أو تساهلا وقوا من بمالت ها شلا بمالت لنجروا قوبا استاذ مالت ومن هذه الأشياء كالنزي نقرات وشوس الحلف بغير الله كالله وجيبالو أكلاتوش مال يوم وشرك شرك كما روى عبد الله بن عمر رضي الله عنه عن رسول الله صلى الله عليه وسلم أنه قال من حلف بغير الله كالله ውጪ ባለ አካል ማለ فقد كفر أو أشرك إما كدوال وإما أقارتل رواه الترمذي وحسنه وصححه الحاكم وقوله نججر فقد كفر أو أشرك ክዷል ወይም አጋርቷል ማለት ዩሕተመሉ ይህ የነቢዩ ዓለይሂ ሰላት ወሰላም ንግግር ምን ይላል ይካተታል ዩሕተመል ይካተታል። አየኩነ ሀዛ ሸከን ሚን ራዊ አየኩነ መሆኑ ሀዛ ይህ ሸከን ሚን ራዊ ከዘጋቢ የሆነ ምንድነው ጥርጥር ነው ማለት አው ይላል አረ ባረከላሁ ፊኩም ከኔ ጋር ናችሁ ፈቀድ ከፈር አው አሽረክ ይላል አረ አው የምትለዋ የዘጋቢው ጥርጣሬ ነው ነብዩ ከፈረ ይበሉ ወይም አሽረከ ይበሉ ወላሂ አለም ነው። ግልጽ ነው አለ የእሱ ጥርጣሬ ነው። ويحتمل ወይም ደግሞ ንግግሩ ልናካትተው እንችላለን። أن يكون أو بمعنى الواو። أو ምን ሊሆን ይችላል? واو በሚለው معنى ሊመጣ ይችላል። ክዷልም አሻርኳልም ሁለቱም ይሆናል تفسير? فيكون ይሆናል قد كفر وأشرك። ሰውየው ክዷልም አጋርቷልም ወየኩኑ ሚን አልኩፍር الذي هو دون الكفر ግን ኩፍር ስንል ምን አይነቱን ነው ኩፍር ክደት ነው الذي هو دون الكفر دون كفر اكبر ከሽርከል አክበር ምን ያለ ምን የሆነ ሴቶች ምን የሆነ ዱና ያነሰ አይደል ዝቅ ያለ ሽርከል አክበር ከሆነ ሰውየው ቀጥታ ከኢስላም ሊወጣ ይችላል ማለት ነው። ግን ከአላህ ስብሐነ ወተዓላ ውጪ ባለ አካል የማለ ሁላ ከምን አይመጣም? ከምን አይወጣም? ከእስልምና አይወጣም ማለት ነው። ግን አጋርቷል፣ ክዷል። ግን ሽርከል አስገር ነው የሚመደበው ከማ አነሁ ሚነ ሽርክ አስገር እንደሚታወቀው እሱ ከሽርከል አክበር አስገር ስለሆነ ይላል። وقد كثر من الناس اليوم ዛሬ ላይ በስቷል መን የሕሊፉ ቢገይሪላህ ከአላህ ውጭ ባለ አካል የሚምን ከመን የሕሊፉ ቢልአማና አንዳንዱ በአማና ይምላል አው የሕሊፉ ቢነቢይ ሰለላሁ ዐለይሂ ወሰለም ወይ በነቢዩ ዐለይሂ ሰላቱ ወሰላም ነቢን በማለት የሚምላል አው የቁሉ ወሐያቲ ብሎም ይምላል በሐያቱ ወሐያቲከ ያ ፉላን እያለም ይምላል የኛዎቹ እንግዲህ ደግሞ የተለመደ ይለያል። ይሄ አረቦች ከሆነ የኛ ጋር ደግሞ ቅድም እንዳልኳችሁ እኔ ልሙት እናቴ ትሙት ምናምንቴ፣ የኛ ደግሞ ከመግደል ምንም አይወገድም። መግደል ነው ተራሱንም ራሱንም ወሃያቲከ ያ ወማ አሽበሃ ይሄንን የመሳሰሉ ወማ አሽበሃ ሀዚህ አልአልፋዝ እኚህን የመሳሰሉ ምን ቃላቶች አሉ። ወቀድ ሰሚዕና ማ ወረደ ፊል አሐዲሲ كحديث دمو سمتنا من النهي كل كلا عند الله عن الحلف بغير الله كالله تبارلو أكالاتوش من مالك من مال واعتباره ما قطراتشون يتنا الكفرا من كفر تبر أو شركا وين شرك تبره لأن الحلف بالشيء مكنياتهم بانداش نقر يمي ملسو تعظيم الله ما لبت ما لبت زانيقر من سلامين سلامي عليك ونعيل اللي نعم شوچون بلو ميمرال ابريتيه بلو ميمرال يعني متاسلو معناتنا متنا سويو ميملو اكو من ميلون نو يميالكو بميالكو نغير كالله وجي ويم كالله بلاي ما نلنا لكني فلقنا والذي يجيب انه اكو قد ميلو اي عظم كف للدرج ويحلف به بس ملي ما نمي هو الله ما نو الله والحليف بغيره ከአላህ ውጭ ባለ የሚምል አካል ወልሐሊፉ ቢገይሪ ከሱ ውጭ መማል ሽርኩን ሽርክን ወጀሪመቱን ዑዝማ ትልቅ ምንድነው ወንጀል ነው ይላል። ስለዚህ መጠንቀቅ መቻል አለብን ማለት ነው። ከአላህ ውጭ ባሉ አካሎች ለቀልድ ለቀልድ ሰዎች የሚምሉ ለቀልድ ለቀልድ ዲሌ ምን የለም ብያ ባለፈው ትምህርታችን አይተናል። በዲሌ ምን የለም ቀልድ የለም። ግልጽ ቁል አቢላሂ ወአያቲሂ ورسوله كنتم تستهزئون لا تعتذروا قد كفرتم بعد إيمانكم ቀልድ የለም ምንም ቀልድ የለም በሌላ እምነትም እንደዚህ قال ابن مسعود عبد الله بن مسعود بن هلال لأن أحلف بالله كاذبا أحب إلي من أن أحلف بغيره صادقا የሽርክን ምንነት ተመልከቱ እንዴት እንደተረዱት ሊአን አህሊፈ ቢላህ በአላህ በምል ይሻለኛል ካዚበን ምን ሆኜ ውሸተ አሐቡ ኢለየ ወደ እኔ የተወደደ ነው ሚን አን አህሊፈ ቢገይሪህ ሳዲቀን ከአላህ ውጪ ባሉ አካላቶች በማንም ይሁን እውነተኛ ሆኜ ከምምል እውነተኛው ሆኜ በነብዩ ከምምል እውነተኛ ሆኜ በጅብሪል ከምምል እውነተኛ ሆኜ በአብዱልቃድር ጀይላኒ ከምምል በአላህ ስብሓነ ወተዓላ ውሸታም ሆኜ በምን ይሻላል? ለምን ከአላህ ውጪ ባሉ አካል መማል ምንድን ነው? ወሚን አልማዕሉም እንደሚታወቁ አነ አልሐሊፍ ቢላሂ ካዚበን ከቢረቱን ሚን አልከባኢር ከአላህ ውጪ በአላህ ስብሓነ ወተዓላ ውሸታም ሆኖ መማል አይ ትልቁ ከተለቁ ወይም ትልልቅ ከሚባሉ ወንጀሎች ውስጥ ነው። ላኪን ሽርክ ምክንያት ላኪን ነገርን አሽርክ ሽርክ ወሆል ሐሊፍ ቢገይሪላህ ከአላህ ውጭ ግን ባላ አካል ግን መማል ምንድነው? ሽርክ ነው አይደል እንዴ? እውነተኛም ቢሆን አይደል? ቢገይሪላህ አክበር ሚነል ከባኢር ወኢን ካነ ሽርከን አስገር ትንሽም ሽርክ ቢሆን ሁለቱ አይመጣጠልም ማለት ከዝሙት ይበልጣል ሽርክ ላስጠር መፍሁም ግልጽ ነኝ መሰለኝ ከተለያዩ ወንጀሎች ከምንለው ይበልጣል ትንሹ ሽርክ ማለት ነው ፈየጂቡ ግድ ይላል አለል ሙስሊሚ በአንድ ሙስሊም ላይ አየተነባ ነቃ ይገባል ለሃዳ ለዚህ ወላ ተእኹዙሁ አልዓዋኢዱ ወላ ተእኹዙሁ ላይዘው ወላ ተእኹዙሁ እንዳይዘው አልዓዋኢዱ አልጃሂልያ የመሐይማን ምኖች ልማዶች አዳ ግልጽ ነው ልማዳቶች ግልጽ ነው እንዳይዙት ቃለ ሰለላሁ ዐለይሂ ወሰለም መን ካነ ሐሊፈን ማይ የሆነ ሰው የሚምል የሆነ ሰው ፈልየሕልፍ ቢላህ بالله ይምል አው ሊየስሙት ወይ ምን ይበል ዝም ይበል ወቃለ ሰለላሁ ዐለይሂ ወሰለም ነቢ ዐለይሂ ሰላቱ ሰላም ብሏል ላ ተሕሊፉ ቢአባኢኩም በአባቶቻችሁ ምን አትበሉ አትማሉ አሉ። ኢላ ገይሪ ዛሊከ ከዚህ ውጭም ያሉ ሚነ ኑሱሲ ቁርአናዊ መረጃዎች ሐዲሳዊ መረጃዎች ግልጽ የሆኑ መረጃዎች አለቲ ተእምሩና ያቺ የምታዘን ኢዛ አረድና አንህሊፍ መማልን የሻን የፈለግን ጊዜ አነቅተሲር አለል ሐሊፍ ቢላህ በአላህ መማል ላይ እንድንገደብ ነው። وحده ببتشين بس بتش بس بتش ولا نحلف آه، بغيره كسوتش بالك أن النهر أي كبر نعم قلت أنا مثلاً آه، فتن كباتو ترون ويجيب على من حلف له ويجيب قد دلال على من حلف له لسولة مالا لسو بالله بالله الله لتمالا لسو أي يرضى እሱ ደግሞ ማለት አለበት መውደድ አለበት። በአላህ ከተማለልን ምን ልንል ይገባል? ልንወድ ይገባል ማለት ነው። ለተማለልን ነገር ከማ ቃለ ነቢዩ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ እንዳሉት መን ሐለፈ ቢላህ በአላህ የማለ ሰው ፈልየስዱቅ ምን ይበል? እውነትን ይናገር። በአላህ ከማልን ከማላችሁ እውነትን ተናገሩ ተባሉ። ወመን ሑሊፈ ለሁ ቢላህ الله دغمو يتمال للسو فليرضى يودت بقى وزرا والله يا لك شو هو تشوم بني ايانك بليلا عندي من الله تا يتنو والله يا لك يا لك ليلا عينت ما لا تطبق معناته ومن لم يرضى بالله بالله يا لودد فليس من الله فالله منهم يلو يتنو ከአላህ አይደለም ነው አይደለ? ከአላህ አይደለም፣ ከአላህ ምንም በቃ አይደለም። በቃ ከአላህ ካልሆነ ሰው እንግዲህ ኬት ምድብ ነው ምን ህዝብ ሸይጣን ከሸይጣን ህዝብ አይሆንም መቼስ ለዛዋለ ሙስሊሙን ያንንም ይመኛል አይመስለኝም። ስለዚህ መጠንቀቅ አለበት ነው። አሽርኩ ፊል አልፋዝ በቃላቶች ላይ ደግሞ አዎ ሰው ልጆች የሚንሸራተቱበት የሆኑ ሽርኮች አሉ። ግልጽ ነው። ወሚነ ሽርክ ላስገሪ ከሽርክ ላስገረ ከሚመደቡት ውስጥ ቢላልፋዝ በቃላት ሚትለ ቀውሊ እንዲህ የሚለውን ንግግር አምሳያ ማሻ አላህ አላህ ካለና ወሺኢተ አንተ ካልክ እያሉ የሚናገሩት ንግግር አለ ሰዎች አንተ ካልክ ማሻአላ አላህ ካለና ወሺኢተ አንተ ካልክ ግልጽ ነው አንተ ከሻና አላህ ከሻ የሚባለው ነው فقد روى الإمام أحمد والنسائي عن قتيلة أن يهوديا أتى النبي صلى الله عليه وسلم كقتيلة يتزجب زجبانه من ይላል አንድ የሁዲ ነቢዩ አለይሂ ሰላቱ ሰላም ዘንድ መጣና ፈቃለ ብለዋል ኢነኩም ቱሽሪኩን እናንተ እኮ ታጋራላችሁ አለ የሁዲ ነው መጥቶ ተመልከቱ ሙስሊሞችን ታጋራላችሁ ተቁሉነ ማሻ አላህ ወሺእት አላህ ካለና አንተ ካልክ እያላችሁ አንተ ከሻና አላህ ከሻና አንተ ከሻ እያላችሁ ትናገራላችሁ ወተቁሉነ ወልከዕባ ከዕባ እያላችሁ በከዕባ የምትምሉ አላችሁ አለ እኮ አሁንም አንዳንድ ሰው አለ ከዕባን ብሎ የሚምል አንዳንድ ሰው አለ ወረበል ከዕባ ላለው ብሎ ሊሆን ይችላል ግልጽ ነው ይሄ ወይ ማወቅ ነው ወይ አለበለዚያ አፍን መሰብሰብ ነው فأمرهم النبي صلى الله عليه وسلم النبي عليه الصلاة والسلام አዘዟቸው إذا أرادوا أن يحلفوا መማልን የሻው ጊዜ የፈለጉ ጊዜ አየቁሉ ብለው እንዲሉ ወረበል ካዕባ በካዕባ ጌታ ይሁንብኝ ዋን የቁሉ ማሻ አላህ ثم ሽእተ አላህ እናንተ ከሻ ብለው እንዲሉ ወረወው ነሳኢዩ እንደዚህ ነው ማለት ያለበት ثم ካስፈለጉ ማሻ አላህ አላህ ከሻና ثم ሽእተ ከዚያም አንተ ከሻ ከፈለክ ብላችሁ በሉ እንጂ አንድ ላይ አታጣምሩ ነው አላህ ካለ ከዚያ ልዩነት وروى النسائي عن ابن عباس أن رجلا قال للنبي صلى الله عليه وسلم ما شاء الله وشئت الله أن أنت كشاء አላቸው الله أن أرسو قالوا ሲላቸው فقال نبي عليه الصلاة والسلام ብለዋል أجعلتني لله ندا ለአላህ ባላንጣ አደረግከኝ እንዴ እ ተጻራሪ ከሱ ጋር መመጣጠን አደረግከኝ እንዴ ኒድ ባላንጣ ቁል ብለህ በለ ማሻ አላህ ወህዳ አላህ ብቻውን ካለ በለ ግልጽ ነው እሱ ከሻ በል እንደውም እኔንም በቱመም አታምጣኝ ግልጽ ነው ቱመም አትክተት ፈደል الحديثان ሁለቱ ሐዲሶች ያመላክታሉ ወማ ጃአ የመጣውላ ቢማዕናሁማ በእነሱ ማዕና የመጡት ሐዲሶች ሁላ አላ መንዒ ቀውሊ ማሻአላ ወሽእት አላህ ካለና ወሽእት አንተ ካልክ የሚለውን ንግግር ማለቱ በሸሪያችን ከባድ መሆን የተከለከለ መሆኑን ያመለክታል። አላ መንዕ የተከለከለ መሆኑን ያመለክታል። ወማ ሻባሃሁ እሱን የመሳሰሉ ሚነል አልፋዚ ከቃላቶች ሚስለ ለውላ ላህ አንተ አላህና እኮ አንተ ባትኖሩ ኖሮ ማሊ ኢለላሁ አንተ ለኔ ማናለኝ አንተና አላህና አንተ እንጂ የተሟዘዘ ፍቅርን የሚለዋወጡ ሰዎች እንዲህ አይነት ቃላቶችን ይለዋወጣሉ ያለ አንተ ማናለኝ እሷ ባሏን እንግዲህ እንትን ማለቷ ነው ፍቅሯን መግለጿ ነው ሸሪያን የሚጥስ መሟዘዝ ይባላል። ግልጽ ነው። ፍቅር ከምን ማለፍ የለበትም። የአላህና የመልእክተኛው ሰለላሁ ዐለይሂ ወሰለም ያስቀመጡትን ድንበር ምን ማለት የለበትም መጣት የለበትም። ከማንም በላይ ከሁሉም በላይ የማን ፍቅር ነው እኛ ዘንድ ሊኖር የሚገባው ውስጣችን የአላህና የመልእክተኛው ግልጽ ነው ያ ስለዚህ ድንበር ሊያስጥሱን አይገባም። ለውላ ላህ ወአንተ مالي إلا الله وأنت لأن العطف ምክንያቱም عطف ይላል بالواو واو ን አምጥቶ يقتضي التسوية እኩል ማድረግን ያስከትላል። واو ን ካመጣን በአረብኛ ቋንቋ لأن العطف عطف ገባችሁ አይደል? ሴቶች عطف ገባችሁ አልገባችሁ? عطف ማለት ወደ ኋላ መልሶ ማመልከት ማለት ነው። ምሳሌ ምን ብል جاء زيد ومحمد ብል جاء زيد አልኩኝ ዘይድ መጣ ማለት ومحمد ስል واو ምን ትባላለች? عاطفة ትባላለች። عاطفة واو عاطفة ትባላለች። አሁን جاء ማና መጡ ማለት ዘይድና ሙሐመድ ሁለቱም መምጣታቸውን ያመላከተችን واو ስላለች ነች። ግልጽ ነው። እሷ ምን ትባላለች? አጢፍ ሊአነ ለአጥፈ ቢልዋው ምክንያቱም አጥፍ ማድረግ ወደ ኋላ ማመልከት ቢልዋው የቅተዲ ተስዊያ እኩል ማድረግን ያስፈርዳል። በይነ ልሙተዓጢፈይን አጥፍ በምናደርጋቸው መካከል እሺ ልድገምላችሁ ባጭሩ ዘይድ ምን ይባላል ማዕጡፍ አለይህ ነው ይባላል አይደለ አይደል ሙሐመድስ ማዕጡፍ ይባላል ማዕጡፍ ማለት ወደ ኋላ ወስደን ያመላከት ነው ዘይድ መምጣቱን ነግረናል ልብ በሉ ሴቶች እሺ ጃአ ዘይዱን ሙሐመድ ብል ጃአ መጣ ዘይዱን ዘይድ ወሙሐመድ የምንለው እንዴት ነበረ ሙሐመድ መምጣቱን ለማመላከት ብንፈልግ የምንለው የነበረው እንዴት ነበር? ጃ ዘይዱን ወጃ ሙሐመዱን ነበር። ግን ወጃ ጃ የሚለውን ይሄ ድግግሞሹን አጠፋውና በዋዋ መጣ። ዘይድ መጣ እ ሙሐመድን መጣ። ለሴቶች ነው። እሺ ከዚህ በፊት نحو ስላላስተማርኳችሁ አሁን واو አደረግን ማለት ዘይድ ምን ይባላል? معطوف عليه እሺ ሙሐመድስ ምን ይባላል? ማዕጡፍ ይባላል። እሺ ዋው ደግሞ ምን ትባላለች? አጢፋ አጢፋ ግልጽ ነው። ወደ ኋላ ወስዳ ከምኑ ጋር ከአረፍተ ነገሩ ሴንቴንሱ ጋር የምታገናኝ ማለት ነው። እሷም እንዳለችበት ማለት ነው። ስለዚህ በዋው ማምጣት አይቻልም። هذا ሽርኩን ፈልዋጅብ ግድ የሚለው እኮ አያጢፈ ثم ቢ ثم ثم በሚል ቃል ነው አጥፍ ማድረግ ያለበት فيقال ما شاء الله ثم شئت አላህና ከዚያም አንተ አው ثم شاء فلان ወይም ደግሞ አላህ ካለና ከዚያም ደግሞ እገሌ ካለ ለውላ አላህ አላህ ባይኖር ኖሮ ثم አንተ ከዚያም አንተ አው ثم ፉላን ወይ እገሌ ባይኖር ኖሮ ማለት ነው ያለብን ማሊ ኢላላህ ለኔ እኮ የለኝም አንተ አላህና ከዚያ አንተ አዎ ደስ ይበለው ሊአነ العطف ምክንያቱም አጥፍ ቢቱመ ቱመ በሚለው ማምጣት የቅተዲ ተርቲብ የሚያሳየው ምንድነው ቅድመ ተከተልን ነው አይደል ጃ ሙሐመድ ወዘይድ ብላችሁ ሁለቱም መምጣታቸው ነው ተከታትለው ወተዕቂብ ተዕቂብ ማለት ደግሞ አስከትሎ ማለት ተርቲብ ቅድመ ተከተል ማለት ተዕቂብ ደግሞ መከተልን ነው የሚያሳየው ሙሐመድና ዘይድ ተከታትለው መምጣታቸው ነው ثم ካልክስ ጃ ሙሐመድ ثم ዘይድ ካል ቆይቶ ነው የመጣው በአረብኛ ቋንቋ ገብቷቸዋል ثم ዋው ምንድን ነው የምታሳየው ተርቲብና ثم የምትለዋ የቅተዲ ተርቲብ ና ልክ ነኝ እንደዛ ነው ያልኳቸው ثم ምንድን ነው የምታሳየው ተርቲብና ተዓቂብን ነው አይደለ ዋው እስከሆነ ተስዊያ እኩል መሆንን ነው የምታሳየው ግልጽ ነው ዋና መሺአተል አብዲ የባሪያ ፍላጎት ተእቲ ባዕደ መሺአቲላህ ከአላህ መሺያ በኋላ ነው የምትመጣው አይደልን? ስለዚህ ቱመን ነው መጠቀም ያለብን አይደልን? ተርቲብ ታዕቂብ ነው። ቅድመ ተከተልን መጠበቅና ከኋላ መምጣቱን ነው የሚያሳየው። ግልጽ ነው። ስለዚህ መጠቀም ያለብን የትኛውን ነው? ثم نو ذكرتوال سيتوج لا مساوية لها لا مساوية أكل النتي لم لها لسا كما قال تعالى وما تشاؤون إلا أن يشاء الله فمشيئة العبد يعند باريا في اللاغوت تابعة لمشيئة الله يا الله في اللاغوت يتكتلنه فالعبد وإن كانت له مشيئة فالعبد عند باريا وإن كانت ለሁ ለሱ ቢኖረው መሺአቱ ፍላጎት የሰው ልጅ እዚህ ዱንያ ላይ ሲኖር ፍላጎት አለው ብትባሉ ምንድን የምትሉት? አዎ ግልጽ ነው። ኺላፈን ይላቸዋል። ፈተና ላይ ባመጣ እንኳን ነቃ በሉ እሺ። ጀበርዮችን በተቃረነ መልኩ እንዲህ እንዲህ አይነት ፈተና አመጣለሁ እኔ ኺላፈን ልልጀበርያ ጀበርያን በተቃረነ መልኩ ጀበርዮች ምን አይነት ነው አቋማቸው ከተባለ የሰው ልጅ ምን የለውም ይላሉ መሽያ የለውም። ጀበርያ ራሱ የሚለው ስያሜ የተሰጣቸው ምንድነው? የሰው ልጅ መጅቡር ነው ስለሚሉ ነው። መጅቡር ማለት ማለት ተገዳጅ። ሰው ልጅ እንደ ዛፍ ነው ይላሉ። እንደውም ዛፍ ንፋስ ያንቀሳቅሰዋል። በቃ እንደዛው ዝም ብሎ የሰው ልጅ ይንቀሳቀሳል። ባላ መሽያ እንጂ ምንም ፍላጎት የለውም ማለት ልት ነው። እኚህ ጀበርዮች ናቸው። ሁም ዩኻሊፉን ሱና ነው። ሱናን የሚቃረኑ የሆኑ ጣኢፈት ሚን ጣኢፈት ሙዲላ ሙዲላ አዳላ ጠማሞች አጥማሚዎች የሆኑ ናቸው። ገብቷቸዋል። የሰው ልጅ መሽያ አለው ብትባሉ እንደምትሉት ናም ለሁ መሽያ ግን የእሱ ፍላጎት የማንም ፍላጎት ተከትሎ መሄድ ነው የአላህን ታቢዓቱን ሊመሺአቲላህ ወላ የቅዲሩ አላ አየሻ ወላ የቅዲሩ አይችልም አላ አየሻ ሸይአን አንድን ነገር መፈለግን አይሻም የሰው ልጅ ኢላ ኢዛ ካን አላሁ ቀድ ሻአሁ አላህ ምን ቢለው እንጂ እ የፈለገው ቢሆን እንጂ አንተ እንድትፈልግ አላህ የፈለገው መሆን አለበት። አንተ ያን ነገር እንድትሰራው ግልጽ ነው። የፈለገው መሆን አለበት። ኺላፈን ሊልቀደርያ ይሄ ደግሞ ማንም በተቃረነ መልኩ ነው። ቀደርያም በተቃረነ መልኩ ምን ይላሉ እነሱ ደግሞ እነዛ የሰው ልጅ በቃ ሙሉ ለሙሉ በቃ መጅቡር ነው የተገደደ ነው እኚህ ደግሞ ምን ይላሉ ቀደርዮችስ ምንድን ነው አረ ውሳኔ የለም ያላ ፍላጎት የሚባል ነገር የለም እነዛ ሙሉ ለሙሉ በቃ የሰው ልጅ የተገደደ ነው አላህ ነው ሁሉን ነገር የሚያደርገው እኚህ ደግሞ አላህ የቀደረው የሚባል ነገር የለም የሰው ልጅ ሁሉም ነገር የሚያደርገው በራሱ ፍላጎት ነው። ቀደር የሚባል የለም አሉ። ኺላፈን ልልቀደርያ ግልጽ ነው። አላህ የወሰነው አላህ የሻው አላህ ራሱ ይላሉ። እንደውም ሁላቶቹ አላህ ራሱ የሚያውቀው እኛ ከሰራን በኋላ ነው። ድንበር ኃላፊዎች ጉላቱል ቀደርያ አላህ ራሱ የሚያውቀው እኛ ምን ካልን በኋላ ነው <laughs> ከሰራን በኋላ ኺላፈን ልልቀደርያ ሚነል ሙዕተዚላ ከሙዕተዚላ የሆኑ ቡድኖች ናቸው ቀደርን የሚያስተባብሉ የሆኑ የሙዕተዚላ ጭፍራዎች ናቸው። ወገይሩም ሌሎቹ አለዚነ ዩስቢቱነ ሊልዓብድ እነዚህ ደግሞ ለባሪያው ያጠኑለታል መሺአተን ፍላጎትን ቱኻሊፉ ማ አራደሁ ላህ አላህ የፈለገው ምንም የሚቃረን ተዓላ አላሁ አማ የቁሉን እነሱ ከሚሉት አላህ ምን አለ ላቅ አለ ከፍ አለ ተዓላ አላሁ አማ የቁሉና ኡሉወን ከቢራ ግልጽ ነው። ስለዚህ ከሁለቱም አይደለም ማለት ነው። አሁን ገባችሁ? ጀበሪያ የሚባሉት ምን አይነት አቂዳ አላቸው ብትባሉ ጀበሪያ የሚባሉት የሰው ልጅ መጅቡር ነው። በቃ ሁሉም ነገር የሚያደርገው አላህ ነው። የሰው ልጅ ምንም ፍላጎት የለውም። ምንም ቀደርዮች ደግሞ ምንድን ነው የሚሉት እ የአላህ ውሳኔ የሚባል በተቃረነ መልኩ ማለት ነው። የአላህ ውሳኔ የሚባል ነገር የለም። አላህ በዚህ በሰው ልጅ በሚሰራው ላይ ምንም ሚና የለውም። ከሰራ በኋላ ነው ራሱ ሁለቱም ይቃረናሉ ማለት ነው። ሁለቱም ሚን ጣኢፈት ልሙዲላ አዳላ ውስጥ እንዲገቡ ያደረጋቸው አቅልን ማስቀደማቸው ግልጽ ነው አለ አቅላቸውን ማስቀደም ነው ሚን ከምን ከነቅል ሁል ጊዜ የሰው ልጅ ኢዛ ቀደመ አቅለሁ ሚነነቅል ከላስ የስቁጥ ይወድቃል። ግልጽ ነው። እኛ አቅላችንን ሸሪያን እንዲከተል ማድረግ ነው ያለብን እንጂ ቁርአናዊና ሐዲሳዊ መረጃዎች እኛን እንዲከተሉን አይደለም ማድረግ ያለብን። እደግመዋለሁ። ቁርአናዊና ሐዲሳዊ መረጃዎች የኛ አቅል እንዲከተለው ማድረግ ነው እንጂ ያለብን አቅላችንን እንዲከተል ማድረግ የለብንም። ቁርአንን አሁን በራሱ መሽያ የሚፈስር አለ አይደል? ምንድነው ያደረገው ማለት ነው? ቁርአን ወላሂ ቁርአን የሚፈስሩላ ቁርአን የሚፈስር እንዳይመስለን። ተተዓጀቡን በጣም የሚገርም የሚገርም ተፍሲሮችን ሰማ። በራሱ መሽያ እንደፈለገ አድርጎ አጃኢብ ነው የምትሉት በቃ አውታቻ አሁን ትልቅ ኪታብ ተብሎ ፊዚላል ቁርአን ሰይድ ቁጤጻው በቃ እንዳለ አቅሉን አቅሉን እንዲከተለው አድርጎታል። ግልጽዋል በኔ በኩል በኔ አመለካከት ሂድ ያለው ነው የሚመስለው። እንደፈለገ ይነዷል። እዚህም አላዋቂ ግን አንብቦ ፊዚላል ቁርአን ስንት ሙጀለድ ነው ብድግ አድርጎ ኧረ ተፍሲር እያለ እያደነቀ ሊቀራው ሊያነበው ይችላል። ግልጽ በውስጥ ላይ የተለያዩ ፍልስፍናዎችን መርቆበታል። ሳይንሳዊ ይዘቶችም ስለ ኧረ ምናምን ይላል። ግልጽ ስለዚህ ባረከላሁ ፊኩም እኛ ሁል ጊዜ አቅላችን ከምን ኋላ ነው? ከነቅል በኋላ ነው መከተል። ኢዛ ተዓረደ አልአቅሉ ወነቅሉ ይቀደም አነቅል አይደል እንዴ? ና አስለን ግን አቅልና ነቅል ይጋጫሉ ወይ ብንባል ምንድን ነው የምንለው? ቁርአንና ሐዲስና የሰው ልጅ አቅል ይጋጫሉ ወይ ተብለን ብንባል መልሳችን ግን የሚሆነው ትክክለኛ ሰሊም የሆነ አቅል ከምን